إلا على الظالمين والصلاة والسلام على خير خلقه محمد وآله وصحبه وسلم أجمعين أما بعد فإن خير الحديث كتاب الله وخير الهدي هدي محمد بن عبد الله وشر الأمور محدثاتها كل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله سبحانه وتعالى أن يحفظنا وإياكم من شر البدع وأهلها የተከበራችሁ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ እንዴት ዋላችሁ እንደምን አመሻችሁ እንዴት አደራችሁ እንዴት አረፈዳችሁ ዛሬ የምንነሳው ከሱረቱ አልማኢዳ ከስልሳ አራተኛው አንቀጽ ላይ እንነሳለን የሁዶች የአላህን ስብሓንሁ ወተዓላ ክብር እስከ መዳፈር የደረሱ ነቢያትን ብቻ ሳይሆን ዑለማዎችን ብቻ ሳይሆን ሐታ ከአላህ ጋራ የሚከራከሩ ናቸው። የአላህን ስብሓንሁ ወተዓላ ክብር እንደፈለጉ የሚደፍሩ ናቸው። የቁርአኑ አንቀጽ የሚለን ምን ያህል ደረጃ ላይ እንደደረሱ የሚያሳየው ወቃለት ልየሁዱ የዱላሂ መግሉላ የሁዶች ምን አሉ የአላህ እጆች ታስረዋል የታሰሩ ናቸው መሕቡሳ የዱላሂ መግሉላ ጉለት አይዲህም እጃቸው ትታሰር አለ አላህ የማን እጅ ይታሰራል እንደነሱ ቆጥረው ነው ማለት እኮ ነው። እኔና እነሱ ምን አገናኘን? የአላህ Wa Ta'ala አያልነት ትልቅነት ካለመረዳት እየተነሳ እንጂ ይህንን ቃል መናገር አይችሉም ነበር። የዱላህ መግሉላ ገል ማለት አልሐብስ ቢልግሊ ጉለት አይዲህም አልጊሉ ወይም በኺል ነው ለማለት ነው አይሰጥም እጁ ስብስብ ነው እጁ ጨባጣ ነው ማለት አይሰጥም ለማለት ነው ወሉዒኑ ቢማ ቃሉ ይህም በመናገራቸው የአላህ ላዕና ወረደባቸው በል የዳሁ መብሱጠታን የአላህ እጆች ዝርጉዎች ናቸው ዩንፊቁ ከይፈ የሻ እንደፈለገ አላህ ስብሓንሁ ወተዓላ ይሰጥበታል ያበላበታል ያጠጣበታል ያለብስበታል ዩንፊቁ ከይፈ የሻኡ وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا በአንተ ላይ የወረደው ቁርአን ሲነበብላቸው አንቀጾች ሲነገሯቸው ብዙዎችን አይሁዶች ክህደት፣ ጥሜት፣ ድንበር ማለፍን፣ ህግ መተላለፍን ነው የሚጨምርላቸው ይላል። ይህም በመናገራቸው ለምን ይህን ተናገራችሁ ሲባሉ ደግሞ የሚጨምሩት በየጊዜው በሚወርደው የቁርአን አያት በሚያደርጉት ክህደት ጥመታቸው እየጨመረ ነው የሚሄደው ይላል وألقينا بينهم العداوة والبغضاء إلى يوم القيامة በመካከላቸው ጥላቻንና አንዱ ሌላውን ማጥቃትን እስከ ቂያም ቀን ድረስ አርገንባቸዋል ኩለማ አውቀዱ ናራን ሊልሐርብ لطرنة سات باكتا تطلو قطر أطفأها الله الله يأطفى باتشوال ويسعون في الأرض فسادا بمريت لي عبلاش هنا وعطفي هنا من كفاك قصد والله لا يحب المفسدين الله سبحانه وتعالى يمي عبلاش شنسوج عيود جميلا ተመልከቱት እንግዲህ እያንዳንዳቸው የተነሱትን ነጥቦች አንደኛ የአላህን ስብሓንሁ ወተዓላ ባህሪ ተዳፈሩ የሚገርማችሁ አይሁዶች አላህ እጅ ብለው ያምናሉ ባይሆን ንፉግ ነው ነው የሚሉት አህባሽ ግን እጅ ብሎ እንኳን መቀበል ራሱ ከበደው አላህ ስብሓንሁ ወተዓላ ምን አለ በል የዳሁ ሁለት እጆቹ አለ የዳሁ ማለት ሁለት ለማለት ነው አንድም አለው አላሉም እነሱ እኔ ምለው የድን እጅ ብለን አንፈስርም ሲሉ ምንድን ነው የሚሉት ቁድራ ይላሉ ችሎታ ማለት ነው ይላሉ ወይም ኒዕማ ማለት ነው ይላሉ ኒዕማ ጸጋ ማለት ነው ይላሉ ሁለት ጸጋዎች ማለት ነው ሁለት ጸጋዎች ማለት አይንና አይን ማለት ነው ጆሮና ጆሮ ማለት ነው ምን ማለት ነው ላምና ፍየሉ ማለት ነው በል የዳሁ ማለት ኒዕመታሁ የአላህ ሁለት ኒዕማዎች ምኖቹ እጆቹ ብሎ ለመፈሰር የከለከለው ምንድነው ከተባለ አላህን እንዳናስመስለው ነው በከልቁ ነው የሚሉት አለ ስንል ሰውም አለ አላህም አለ ስንል መላይካም አለ ስንል በመላይካ እናምናለን በሰው በጂን እናምናለን በነቢይ እናምናለን በመጽሐፍ እናምናለን ስንልስ በአላህ እናምናለን እንደማለት ነው ይሄ ስለሚመሳሰልብን በአላህ እናምናለን ያለን ልንተው ነው ታዲያ በል የዳሁ መብሱጠታኒ የአላህ ሁለት እጆች አላህ ስብሓንሁ ወተዓላ ሁለት እጆች ያሉት መሆኑን ሁሉም የሰው ዘር በጠቅላላ ሊያምን ይገባል ይህን የካደ ካፊር ነው ይህንን ያስተባበለ ካፊር ነው ይከፍራል ይሄ ቁርአን ከተነገረ በኋላ ቁርአን ሁለት እጅ አለኝ ብሏል ከለቅሱከ ቢየደየ ይላል እኮ እዚያ ላይ ስለዚህ ይሁዶች የዱላህ አለው ግን ንፉግ ነው አይሰጥም አያቀምስም ነው የሚሉት የእኛ ጅላጅሎች ደግሞ መጥተው እጃለው ማለት ይከብደናል አሉ ለምን ሲሏቸው ማመሳሰል ይሆንብናል ለምን ታመሳስላለች ችግር አለ ማለት ነው እኳንተ አላህን ስብሓንሁ ወተዓላ ማስመሰል ጀምረሃል ማለት ነው ሐይ ነው አላህ ህይወት አለው ስትልም እንደ ሰው ህይወት እየቆጠርክ ነው። አላህ አዋቂ ነው ስትልም እንደ አንተ እውቀት እንደ ሳይንቲስቶች እንደ መሻይኾች እየቆጠርከው ነው። ቀረብ እያረክን ያለው ማለት ነው። ላ ምን ግንኙነት የለውም። ለይሰ ከሚስሊህ ሸይ ወሁወ ሰሚዕ በሲር አላህን የሚመስል እኮ ምንም ነገር የለም። አላህ በምንም አይመሰልም። ስለዚህ አለኝ ያለውን አለው ስትል በምንም መስለህ አይደለም። አትጨናነቁ በል የዳሁ መብሱጠታን ዩንፊቁ ከይፈ የሻ አለ እና قول اليهود يد الله مغلولة يخبر تعالى عن اليهود عليهم لعائن الله المتتابعة إلى يوم القيامة ابن كثير አይወዳቸው እኔም አልወዳቸው እስከ ቂያም ቀን ድረስ የማይቋረጥ ላዕና ይውረድባቸውና አለሻ የማያቋርጥ ላዕና ይውረድባቸውና የአላህ እጅ ታስሯል አሉ በንፉግነት ትብትብ ያለ ነው አሉ لأنهم وصفوا الله عز وجل وتعالى عن قولهم علوا كبيرا بأنه بخيل الله النفوق نوالو كما وصفوه بأنه فقير ونحن أغنياء له الله دهانه ما يقرض الله قرضا حسنا سيلو قزي سيلو قزي الله من قالوا يا محمد جيتها دهانه ويقول لما نجمره ما انهم يابدرين سمتشين سيشل ترفاج امر يمسهت او اياله يدا يدار وعبروا عن البخل بان قالوا يد الله مغلولة وقال علي بن ابي طلحة عن ابن عباس قوله وقالت اليهود يد الله مغلولة قال لا يعنون بذلك ان يد الله موثقة ولكن يقولون بخيل يعني أمسك ما عنده تعالى الله عن قولهم علوا كبيرا እውነት ታስሮ እንደዚህ ተሳስሯል ማለት አይደለም በገመድ በምናምን ታስሯል ማለታቸው አይደለም እነሱ ይህ እንደማይሆን ያውቃሉ ይሄ ማን ያምናቸዋል ስለ አላህ ስብሓንሁ ወተዓላ የሚያውቅ ሰው ይህንን አይቀበልም ባይሆን ንፉግ ነው አልሰጠም ለማለት ነው አንዳንዱ ጅሎች ሊቀበሏቸው ስለሚችሉ ነው ይህንንም روي عن مجاهد وعكرمة وقتادة والسد والضحاك نحوه وقرأ ولا تجعل يدك مغلولة إلى عنقك እጅህ ወደ አንገትህ የታሰረ አታርገው ሲል ወላ ተብሱጥሃ ብዙም አዘርጋው ላለመስጠት የሚሰጥ እጅ እንደዚህ ነው የሚዘረጋው አይደል አልሰጥም ካልክ እንደዚህ ነው የሚሆነው ወደ አንተ አትመልሰው ለማለት ንፉጋቱን ለማለት ወላ ተብሱጥሃ ኩል ልበስጢ ፈተቅዑደ መሉመን መሕሱራ يعني أنه ينهى عن البخل وعن التبذير وهو زيادة الإنفاق في غير محله ولا تجعل يدك مغلولة إلى عنقك وهذا هو الذي أراد هؤلاء اليهود نفقنا ولا مالت الجاني فلقوتنا وقد قال عكرمة إنها نزلت في الحاص اليهودي عليه لعنة الله قد تقدم أنه الذي قال إن الله فقير ونحن أغنياء عند بتعمل من يسويه في الحاص من بالسوية የአላህን ባህሪያት የሚዳፈር የአላህን ሀያልነት የማያከብር እንትን ነበረ እና ይሁዲ ነበር ለሱ ነው የሱን አይነት አባባል ነው የሱ መሰሎችም ሊኖሩ ስለሚችሉ ነው ورد الله عز وجل عليهم ما قالوه وقابلهم فيما فيما اختلقوه وافتروه وافتفقوه فقال غلت أيديهم ولعنوا بما قالوا فإن عندهم من البخل والحسد والجبن ينسون ونجي نفوقوا የእነሱ እጅ ነው እንጂ የታሰረ የተተበተበ የአላህማ ስብሓንሁ ወተዓላ ከሪም ነው አም ለሁም ነሲብ ምን አልሙልክ ፈኢደን ላ ዩእቱነ ናሰ ነቂራ እንኳን ውሃን ያህል አየርን ያህል የሚበላ የሚጠጣን አይነት ሊሰጡ አይደለም ነቂር እንኳን አይሰጡም ነበረ ለእነሱ የእነሱ ድርሻ ቢሆን ኖሮ በዓለም ላይ ያለ ኒዕማ በሙሉ ለአይሁዶች ሁኖ ቢሆን ኖሮ አንድ ሰው ውሃ አይጠጣም ነበር አየር አናገኝ እንዴት እንዴት ተብሎ ለሰው ዘርም ቢሆን أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما بل يداه مبسوطتان ينفق كيف يشاء أي بل هو الواسع الفضل الجزيل العطاء الذي ما من شيء إلا عنده خزائنه يهل نجر كازنا والله زندنا የሁሉ ነገር እኮ ነው። ዋናው ምንጩ ከሱ ነው የሆነው። እዚህ ሰው ዛ የደረሰው በሙሉ በጣም ትንሽ ነች። አንድ ቀን ነቢ አለይሂ ሰላቱ ወሰላም የአላህን ትልቅነት፣ ሀያልነት፣ ቸርነት ሲናገሩ ትሩፋቱ ብዛቱ ሲናገሩ ኒዕማው ትልቅነቱ ሲናገሩ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም ካኑ ፊ ሰዒድን ዋሒድ ثم ቀደሙ መስአለተሁም ከመጀመሪያው ሰው እስከ መጨረሻው ከመጀመሪያው ጅን እስከ መጨረሻው ጅን ያለው ሰው በሙሉ አንድ ቦታ ላይ ተሰብስቦ ሁሉም የሚፈልገውን ጠይቆ አየ የምትፈልጉትን ጠይቁ ብትባሉ ምን ትጠይቃላችሁ? የበኒ የቃማሉ አዲስ አበባ ያ ረቢ ሰብዓ መራኪብ ፍሉስ አለ ሰባት መርከብ ሙሉ ብር ስጠኝ። በኋላ የመኒ ነው የነገረኝ። እንግዲህ ያው ሰምቶ ይሁን ተዋሩስ አድርጎት ይሁን አላውቅም። የሰው ልጅ እንደዚህ ይላል ለማንኛውም ሰባ መራኪብ ሁሉ ሰባት መርከብ ሙሉ ብር ምን ሊያደርግለት የቸገረው ሰባት መርከብ መውጣት መምጣቱ አይደለም ለማውረጃ ሲባል የኩሊ ምንድነው የወዛደር ሊቀነስ ሆነ ኦ ኦ ያ ረቢ መርከብ واحد للتنزيل ጨምር ሰባቱ ሳይነካ መጋዘን እንዲገባ ነው የፈለገው የሰው ልጅ ጠማው እንደዚህ ነው አይደል ላ ከዚህ በለጠ ብለውናል ነቢ አለይሂ ሰላቱ ወሰላም የሰባት ሰባት መርከብማ ትንሽ ነው እኮ ለው ካነ ሊብኒ አደም ዋዲያን ሚን ዛሀብ የድሪቶ ምናምኑ መርከብ ቢሞላ ምን ያደርጋል ዋዲያን ምን እሽ ምን ሁለት ወንዝ ሙሉ ይሄ ወርቅ ነው ይሄ አንተ ነው ይሄ አንተ ነው ተብሎ ቢነገረውና ይሄ ነው ገና እንግዲህ ለጨራታ የሚወጣው ይሄ ነው እንባል ለብተጋ ዋዲያን ثالثا ሶስተኛው ስለማን ነው ታዲያ እንዲው ቀንሱልኝና እንዲው ላጠቃለው እንጂ ማለት አይቀርም በሙስና መሄዱ አይቀርም ለብተጋ ዋዲየን ሳሊሰን ቀጥለው ነቢ አለይሂ ሰላቱ ወሰላም ምንድነው የሚሉት ما ملأ بطن ابن آدم إلا إيش إلا الذهب إلا إيش إلا التراب يا آدم اللي هود ميمولاو يلا ما فرنجي ويتوب الله على من تاب ተውበት ካደረግክ ግን አላህ ተውበትክን ይቀበለዋል ስለዚህ ተውበተኛ ሁን እንጂ የዓለም ልጅ እንደዚህ ነው የአላህ ስብሓንሁ ወተዓላ ችሮታውስ ፈድሉ ስፋቱ ምንም ሁሉም ያ ሁሉ ሰው ጥያቄውን አቅርቦ ሰብዓ መራኪብ የሚልም ብሎ ثلاث واديات ብሎም ጠይቆ وأعطاهم كل واحد منهم مسألته ለእያንዳንዱ የጠየቀውን ሰጥቶ ወደ الله كازنا ሲመለስ እንመለስ ما نقص من ملك الله شيء ከአላህ ካዝና ቀይ ባህር ውስጥ መርፌ አስገብተህ ስታወጣ ቀይ ባህር እንዴት ነው ትንሽ ቀነስ ያደርጋል ትንሽ አይቀንስም ማለት የዚያን ያህል ነው የዚያን ያህል እንኳን አይቀንስም ነው የዚያን ያህል እንኳን አይቀንስም عليه الصلاة والسلام يهود يد الله مغلولة إلى أما الذي يعرفه محمد صلى الله عليه وسلم እንዴት ብለው እንደወሰዱት ተመልከት ችሮታው ይህን ሁሉ የፈለገውን ሰጥቶ ይህን ያህል እንኳን አይጎልም وهو الذي ما بخلقه من نعمة فمنه وحده لا شريك له الله በፍጡሮቹ ላይ ያሉ ጸጋዎች በጠቅላላ ከሱ ብቻ የሆኑ ማንም የተሻረከው የለም هذا خلق الله فاروني ماذا خلق الذين من دونه ይሄ ሁሉ የምትበላው የምትጠጣው የምትለብሰው የምታርፈው የምትተነፍሰው በሙሉ የማን ነው ያ አላህ الذي خلق لنا كل شيء مما نحتاج إليه في ليلنا ونهارنا وحضرنا وسفرنا وفي جميع أحوالنا لليت كان የሚያስፈልገንን በመንገድ ላይ ስንሆን አገር ቤት ስንሆን የሚያስፈልጉንን ሲጠማን ሲርበን የሚያስፈልገንን ሁሉ የፈጠረ ጌታ አላህ منه سبحانه وتعالى كما قال وآتاكم من كل ما سألتموه ከጠየቃችሁት ሁሉ የሰጣችሁ ነው አንዳንዱ ጥሩ መኪና ስጠኝ ይለውና አይሰጠውም። የጠየኩትን አልሰጠኝም ይላል ሰውየው። አልሰጠኝም ካልካው አይሰጥም። ላኪን መኪና ነበር የፈለግከው አንተ መኪና አይደለም ለአንተ የሚበጅ ቤት ነው ቤት አረገ ለአንተ እሱ ሳይሆን ጤንነት ነው ሀብታም እንድትሆን ትፈልጋለህ የለም ድህነት ነው ለአንተ የሚበጀው ሀብት ቢመጣ ይዞ ገደል ይገባል አንተ ዱ አድርግ እዚህ ዱንያ ላይ ምንም አላረግልህም ለአኺራ አዘጋጅቶልህ ነው ወይ በላ ተከላክሎልሃል እንጂ እጅህን አንስተህ ወደ አላህ ባዶ መመለስ የለም ይሄ ዱንያ ሀብታም አረግከው እንዴ ዱንያ ሀብታም ነው ሰርተህ ብላ ደርሷል የሚለው ለአንድ ሰው ይሰጥና ሁለተኛ ከጠየቀው መኖሪያ አጣን እኮ ይላል የዱንያ ሀብታም የሚጨቀጭቁ አይወድም አይደል ሀብታሞች መስጂድ ይቀይራሉ በመታወቂያ የሚገባበት መስጂድ ላይ ነበርኩኝ እኔ ሰጋጆቹ ሁሉም መታወቂያ አሳይተው የሚገቡ ወይ ዲፕሎማቲክ ካልሆነ ማለት እና አንዳንድ ሀብታሞች እዚህ አይመጣሉ ለምንድን ነው እዚህ የምትመጡት እዚያ ለምን አታሰግዱ አትሰግዱም ሰፊው እኔ ሲናሙኝ ነው እናንተ ምን አላቸው ጭቅጭቁን ለማረፍ ነው አሉ ደሃ ሲወጡ ይለምናላ አላህ ስብሓንሁ ወተዓላ ግን ዩሒቡል ሙሊሒን የሚጨቀጭቀው ነው የሚወደው አንዳንዱ እኮ እኔ ሁለት መኪና ካልኩ ወይ አላህ እኮ ኧረ ግድልም አንዷን ስጠኝ ኧረ አዲስ ሞዴል ኧረ አይደለም አሮጌም ቢሆን ስጠኝ ምን እንዳያልቅበት ፈርተህ ነው እንዲያውም አላህን ስብሓንሁ ወተዓላ የመዋቅህ ምልክቱ ትልቁ ትልቅ ከጠየቅ ነው ብዙ ስትጠይቅ ነው اسأل لأنك ستسأل كريما وعنده خزائن كل شيء وأتاكم من كل ما سألتموه ወኢን ተዑዱ ኒዕመተላህ የአላህን ጸጋ ብትቆጥሩ ላ ትሕሱሃ ቆጥራችሁ እንኳን አዘልቁትም። ውለታ መመለስ አይታሰብም። መጠቀም በአላህ ኒዕማ በሙሉ አይቻልም፣ አይታሰብም። በቁጥር እንኳን ማስቀመጥ አትችሉም። ላ ትሕሱሃ በፍጹም አይታሰብም። የትኛውም ፈጣን የትኛውም ቆጠራ لم يعلو بمتى يا الله النعمة قطرة إذا القوم إن الإنسان لظلوم كفار يقول له تدر قلة يسولج قم قفنيانه كهادينه دكتور سعود الشريم أحد أئمة الحرم رمضان لاي مجر رشاوة كوابلة عند ميقر من أجل تناقره عائشة رضي الله تعالى عنها ليلة القدر كأي يوم اللي بلسلواتشو اللهم إنك عفو تحب العفو فاعف عني بل በያሉ ይላሉ እና ያንን ሁሉ ያው ሁሉም እንዲል እናስተምራለን አሉ እሱም ያስተምራል አሉ ግን አፉ በል ሲባል ኧረ ይሄማ አኼራ ነው የምንገናኘው እንጂ እንዲህ እንዲህ አድርጎኝ ይላል ታዲያ አንተስ እንዲህ አድርገኸኝ ቢል አላህ ምን ልትሆን ነው አሉ ለራሱ አፉ ሳይል ነው አሉ አላህን አፉ በለኝ እያለ የሚለምነው አንተ ምንም አቅም የሌለህ ምንም ነገር የሌለህ የተበደልኩ የምትለው ትንሽ ነገር አንተ ግን ሶላት ስትተው እያየህ ስንት ዙልም ስንት ስታወጣ ስታወርድ እያየ አላህ አፉ በላይ ብለህ ስትጠይቅ አታፍርም ወይ? አንተ ይችን ነገር እንኳን አፉ ሳትል የዱላሂ መግሉል አሉ። እነዚህ እኮ ከእንስሳነት ትንሽ ነው የቀራቸው። ለእንስሳነት ሩብ ጉዳይ ናቸው። መናገራቸው ነው እኮ እንጂ እኮ ምንም ነገር የሚለያቸው የለም። እንዲሁም እንስሳዎች ይሻላሉ። ኩኑ ቱራበን ነው የሚባሉት እነሱ እኮ እነሱ እነዚህኞቹ ግን ያ ለይተኒ ኩንቱ ቱራባ ይላል ምን ነው አፈር በሆንኩኝ والآيات في هذا كثيرة ይህንን በተመለከተ የሚያወሩ የአላህን ችሮታ የሚያወሩ የቁርአን አንቀጾች በጣም ብዙና ሰፊ ናቸው وقد قال الإمام أحمد بن حنبل حدثنا عبد الرزاق قال حدثنا معمر عن همام بن منبه قال حد ما هذا ما حدثنا أبو هريرة أبو هريرة يورون حديثنا ويهيلنا قال قال رسول الله صلى الله عليه وسلم إن يمين الله ملأى يا الله كأن يجملنا لا يغيدها نفقة ስጦታ የማይቀንስባት የሰው እጅ ከያዘ በኋላ አስር ብር ከያዘ አንድ ሺህ ብር ከያዘ አንድ ሲል ሲቀንስ እያለቅ መጨረሻ ያልቃል አይደል አማ የዱላህ ስብሓነሁ ወተዓላ መልአ ሙሉ ነች ሁልጊዜም የአላህ ቀኝ እጅ ሙሉ ናት ቀኝ እጅ ብለው ነው የሚኑላህ ላ የጊዱሃ ነፈቃ ስጦታ ያጎላትም አይቀንስባትም አሉና ሰሓኡ ሌይሊ ወነሃር ሌሊትም ቀንም ቸር ነው አላህ أرأيتم ما أنفق منذ خلق السماوات والأرض الله سماينا مدرن كفتر جمرو يسطون አያችሁ አይደል ሰማችሁ አይደል አላያችሁም አሁን በየቀኑ እንዲሁ ጭንቅላታችሁን ትንሽ እስቲ እንደው የሚደገሰው ድግስ፣ የሚበላው፣ የሚጠጣው፣ የሚተኛው፣ የሚለበሰው አያችሁ ብዛቱ። ይህ ማን ነው? ያ አላህ አራአይቱም፣ አያችሁ አራአይቱም፣ ንገሩኝ እስቲ ማለት ነው ማለታቸው ነው። ማ አንፈቅ ሙንዙ ኸለቀ ሰማዋት ወልአርድ አላህ ሰማይና ምድርን ከፈጠረበት ጀምሮ ምን ያህል እንዳወጣ ሲተመልከቱ ፈኢነሁ لم يغد ما في يمينه بكن يجو اللون على قدل من تنش كان الكنسم وعرشه على الماء وفي يده الأخرى بليلاو دقمو الجلاي الفيل القبض يرفع ويخفض الله سبحانه وتعالى በሌላ በኩል ደግሞ ሊቀበል ሊከለክል የፈለገውን የሚከለክልበት ነው አላህ ሲፈልግ አንዱን ከፍ አንዱን ዝቅ ያደርጋል وقال يقول الله تعالى አንፍቅ ኡንፊቅ አለይክ ለሰው ልጅ እንድሰጥ ትፈልጋለህ? ስጥ እጅ ላይ ያለውን አሳይ አሳይ ነዋ። አንድ ቀን ነቢ ዓለይሂ ሰላቱ ወሰላም ቢላልን የሆነ የሚከፋፈል ነገር ጠባቂ አድርገዋቸው ነበር። እዚያ የሚከፋፈለው ቦታ ሰህድ ሲሉ ያልተከፋፈለ ነገር አለ። ماذا ቢላል አሏቸው። እኔማ ሲብሰዎት ሰው ሲመጣበት እንዳይቸገሩ ብዬ ለክፉ ቀን አስቀምጬ ነው አሉ أنفق يا بلال ولا تخش من ذي العرش إقلال አሉት ቢላል ስጥ አውጣው ባዶ ይሁን መጋዘኑ ذي العرش ያሳጣናል ብለህ ትፈራለህ እንዲ አሉ أنفق يا بلال ولا تخش من ذي العرش إقلالا የአስር ዓመት እቅድ አብዛኛው ሰው ጥሩ ጥሩ ልብስ ያሰፋና ይገዛና ሳይለብሰው ይሞታል። ማለት አንድ ቀን ለብሶ ይችላል። ከዛ በኋላ ላማ ይሄ ለሌላ ቀን ነው። ለህግ ለብሳለህ ዛሬ የበለጠ ብዙ ቀን አለ ወይ? ምን ሊሆን ነው? የሚገርመው ደግሞ ለከፈን እንኳን አይሆንም። ለከፈን እንዴት ይከፈናል? በሶፍ ይከፈናል። ለጀናዛ ለሬሳ ካን ማባከን ነው አይደል? ብዙ ሰው ጥሩ ነገር አይበላም። ሁለት አይነት ማር ቢቀርብለት ደካማው ነው ጥሩ ላይ በላም በጣም ጥቂት ሰዎች ናቸው። ይሄ ለሌላ ቀን የሞተ ቀን እዚያ እንትኑ የሚመጡት ሰዎች እንግዶቹ ሊቀርብላቸው ይችላል። አይ ለሱ ያልሆነ ብላ ታቀርባለች። የዚያን ነው እሱም ሲያስቀምጥ ኖሮ እንዲህ እንካ ሱፉንም ልበሰው። ለልጆቹ ቢሆን ጥሩ ነበር፣ ለጣውንቱም ሊሆን ይችላል። የሚደርሰው ለጣውንቱም ሊሆን ይችላል። በተለይ ልኩ ከሆነ ሱቁ አላሁ አክበር እ ሽቶ ጥሩ ሽቶ ለብቻ አስቀምጡት ትላለህ ይላል። ለምን ለሌላ ቀድም ነው? ምን ሲሆን ነው? ሲሞት ይረጫል። ሽቶ ሲሞት ይረጫል። ምን ማለት ነው? የዚህ አይክፉ ቀኑ መከላከያ ይሆናል። ሁለቱም ሰው አዛ እንዳያደርግ ላኪን ንያው እንደዚያ ነው። አንድ ቀን ነቢ አለይሂ ሰላቱ ወሰላም የሆነ ጥያቄ ጠየቁ። አዩኩም ማሉ ዋሪሲሂ አሐቡ ኢለይሂ ሚን ማሊ፣ ማን ነው የወራሹ ገንዘብ ከራሱ ገንዘብ የበለጠ የሚወድ? የወራሹን ገንዘብ ከራሱ የበለጠ የሚወድ ማን አለ? ስለ ወራሹ ገንዘብ የበለጠ ጥበቃ የሚያደርግ ከራሱ ገንዘብ አረ ማንም የለም አሏቸው። ይህ የኢትዮጵያ ህግ እንኳን ሀ ራስህን አድን ነው። ግን እንደዚያ ነው የሚያደርገው ሰው አረ የለም ኧረ ሁላችሁም እንደዚያ ናቸው አሉ ሁላችንም ሁሉም ሰው ያስቀመጠው የማን ነው የወራሽ ገንዘብ የተጠቀምክበት ያንተ ገንዘብ ማለት ለብሰህ የፈጀው በልተህ የተጠቀምክበት ሰድቀህ ለሌላ ቀን ለአኺራ ያስቀመጥከው እነዚህ ናቸው ያንተ ገንዘቦች እኪት ያለው እንኳን ከመታወቂያህ ጋራ ከቦርሳህ ጋራ ያስረክባል ፖሊስ ያስረክባል የሆነ አደጋ ላይ ደፋ ብለህ ትቀራለህ እውት መታወቂያውን ነው ከዚህ አንድ ሺህ ሁለት ሺህ ዶላር አለ ካልተ በግርግር ካልተወሰደች ነው ልትወሰድም ትችላለህ አይደል መጀመሪያ ብቻውን ካገኘ ታዲያ አንተ ምን ምን ፈርቶ بل يداه مبسوطتان ينفق كيف يشاء على الله ما نزل على المسلمين يزيد اليهود طغيانا وكفرا በሙስሊሞች ላይ የሚወርደው የቁርአን አንቀጽ ብዙ ጊዜ እነሱን የበለጠ ጥሜት ነው የሚጨምራቸው أن يكون ما أتاك الله به يا محمد من النعمة نقمة في حق أعدائك من اليهود وأشباههم نعمهم ليل የቁርአን አንቀጹን ብቻ አይደለም አንተ ላይ የሚያዩት ኒዕማ ጤና ልብስ ሀብት ለነሱ የበለጠ መናደጃ መቃጠያ ነው ኩፍር እንዲጨምሩ ነው የሚያደርጋቸው فكما يزداد به المؤمنون تصديقا وعملا صالحا وعلما نافعا يزداد به الكافرون الحاسدون لك ولأمتك طغيانا وهو المبالغة والمجاوزة للحد في الأشياء بس أم ثلاثة وكفرا تكذيبا كما قال تعالى قل هو للذين آمنوا قل هو قرآن للذين آمنوا لما نسوت من النوس هدى وشفاء هدانا وشفانا والذين لا يؤمنون في آذانهم وقر النبي ما يؤمنون جروا أتشو زقنوا جروا أتشو يكبداتشو አላሉ ሊሰሙ አይፈልጉም وهو عليهم عمى በእነሱ ላይ እሱ ደግሞ አይነ ስውርነት ነው እንደ ድንቁርና እንደ ውርነት ነው የሚቆጥሩት أولئك ينادون من مكان بعيد وقال سبحانه وننزل من القرآن ما هو شفاء ورحمة للمؤمنين ከቁርአን ውስጥ ለሰው ልጆች ለአማኞች ለትክክለኛ السابيوج شفاء يهونن ومنا وردوالا ولا يزيد الظالمين إلا خسارة الظالمو تشنقن كسرتنا وميج أمر الله وألقينا بينهم العداوة والبغضاء إلى يوم القيامة بما هكلاتشو لا تشاننا عندو ليلاون مابقاتن اسكك أمك أندرس بأن السوست أفكمتنا لك أي يعني أنه لا تجتمع قلوبهم بل العداوة واقعة بين فرقهم بعضهم في بعض دائما لأنهم لا يجتمعون على حق وقد خالفوك وكذبوك بمن የሚሰበስበው ሐቅ ነው የሚሰበስበው ሱና ነው የሚሰበስበው ቁርአን ነው እነሱ ሱና ያውቁ ቁርአን አያውቁ ስለዚህ በእያንዳንዱ ፊረቅ ያለ እኔ ላሳር ብሎ ሲዋጋ ሲጋፈጥ ነው ምትለው كلما أوقدوا نارا للحرب أطفأها الله كلما عقدوا أسبابا يكيدونك بها أنت لأسي ربها أنت اللي أتقوه ذم أفير السراه هلو وكلما أبرموا أمورا يحاربونك بها أنت اللي واقو يتواوالوا تشولوا هلو أبطلها الله ورد كيدهم عليهم الله براتات شولا يا رقوان وحاق مكرهم السيء بهم ميقر ما تشوف እነዚህ አውዳሚ መሳሪያዎችን ሲሰሩ የእስላሙን አካባቢ በአንድ ጊዜ ልም ለማድረግ ለማስፈራራት ለማጥፋተረ ታስቦ ነው ይባላል አብዛኛውን ጊዜ አውዳሚው መሳሪያ ግን እየፈጀ ያለው የእነሱን አካባቢ ነው መጠቀም ይፈልጋል ወንድም ይፈልጋል ልብም ይፈልጋል بعدهم في بعد لأنهم لا يجتمعون على حق كلما أوقدوا نارا للحرب የሙስሊሙ አካባቢ ላይ ሰላም እንዲሆን ምንም አይፈልግም ማጣላት ማበጣበጥ አንዱን ይዞ ሌላውን አንዱን በአድ አንዱን ዘመድ አድርጎ ማየት ሁልጊዜ ልምዳቸው ነው ለዚህ ነው የሰዓውነ ፊል አርድ ፈሳደን በምድር ላይ ሁልጊዜ ማበላሸትን ነው የሚያስቡት والله لا يحب المفسدين إذا لا يحب عاملا لو عمل أهل الكتاب بكتابهم لحصل لهم خير الدنيا والآخرة ولو أن أهل الكتاب آمنوا واتقوا የመጽሐፍ ባለቤቶች ቢያምኑ በትክክል በአላህ ቢያምኑ ወተቀው አላህን ቢፈሩ ለከፈርና አንሁም ሰይአቲህም ወንጀሎቻቸውን እናራግፍላቸው ነበረ እንሰርዝላቸው ነበር ወላ አድኸልናሁም ጀናት ነዒም የደስታዋን ጀነት እናስገባቸው ነበር ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم ተውራትና ኢንጂልን እንደዚሁም አሁን የወረደላቸውን ቁርአንን ቀጥ አድርገው ቢይዙ አቃሙ ማለት ቢማና አሚሉ ቢሃ ወጠበቁሃ አላ ሐያትህም ለአከሉ ይመገቡ ነበር አለ አላህ ሚን ፈውቅህም ከላያቸው አላህ ከዝናብ በዝናብ አውር ወሚን ተሕቲ አርጁልህም ከስራቸውም ቡቃያን በማብቀል ማዕድንን በማውጣት ነዳጅን በማውጣት ሚንሁም ኡመቱን ሙቅተሲዳ መካከላቸው ፍትሃዊ የሆኑ ቡድኖች እኮ አሉ ሁሉም አይደሉም ወከሲሩ ሚንሁም ሳአ ማ ያዕመሉ ብዙዎቹ ግን የሚሰሩት ስራ በጣም ነው የሚያስቀይመዋል መካከላቸው ግን ትንሽ የዚህ አይነት ነገር የሚገባቸው ለአላህ ስብሓንሁ ወተዓላ ያደሩ አሉ ومن قوم موسى أمة يهدون بالحق وبه يعدلون على لم عرف لن ومن قوم موسى كموسى سويت كلب بلو بتلي أمة يهدون بالحق حقا يزي الممر عنه عندنا عبد الله بن سلام يعلم يهدون بالحق عندك كعب الأحبار يعلم فآتينا الذين آمنوا منهم أجرهم يا عيسى يعيثان سويت أجر مكفلات شوال لبلو فجعل أعلى مقاماتهم والاقتصاد وهو أوسط مقامات هذه الأمة وفوق ذلك رتبة السابقين كما في قوله تعالى ثم أورثنا الكتاب كذا مصحفنا ورثنا لمن الذين اصطفينا من عبادنا ከባሮቻችን መካከል የመረጥናቸውን እንቁዎችን መጽሐፉን እንዲወርሱ አደረግነ فمنهم ظالم لنفسه ከመካከላቸው ለራሱ በዳ ያለ ومنهم مقتصد ትክክለኛ ደግሞ አለ ومنهم سابق بالخيرات ከትክክለኝነት አልፎ ኸይር የሚያበዛ ኸይር አለ ሲባል ተሽቀዳድሞ ገንዘቡንም ህይወቱንም የሚሰጥ አለ ከመካከላቸው አለ አላህ ذلك هو الفضل الكبير يا أيها الرسول بلغ ما أنزل إليك من ربك አሁን እንግዲህ አይሁዶች እንዲህ ናቸው እንዲህ ናቸው እንዲህ ናቸው ብሎ ነገረን አይደል ታዲያ የነብዩ አለይሂ ሰላቱ ወሰላም ልፋት ምንድን ነው የሌላው አስተማሪ እሳቸውን የሚከተልስ ምንድን ነው ፋይዳው ላ አንተ ማ አለይከ ኢላ البلاغ يا أيها الرسول ملكتني يا محمد هوي بلغ ما أنزل إليك من ربك كجتا يوردون ملكت بتشا أدرس وإن لم تفعل فما بلغت رسالته ይህን ካላደረስክ የተላከውን ትንሽ ከሸራረፍ ካስተካከልከው ይሄ ለአሁኑ ጊዜ አይበጅም ይሄ ለነገሌ አካባቢ አይስማማም እያል የምታስተካክለው ካለ የምታቀዘቅዘው ካለ ላ ይሄ ኃይል አለው ቀዝቀዝ በረድ አድርጎ ነው እንጂ ይሉኛል አንዳንዶች። ቀዝቀዝ አድርጉት ከላይ ሙቆ የመጣውን ያቀዝቅዤ ምን ላደርገው ነው? በላቸው ካለ በላቸው ነው የሚባለው። ፈዶል በሪቃቢ ካለ አንገት አንገቱን በቁረጠው ማለት ነው። ብሎ በፈጸም ነው አልበል ምን ልበል? ሀታ ባነጋገር ራሱ አንገት አንገቱን ምናምን ኧረ እዚህ በአላህ ምታ ምታ ለማለት አንገት አንገቱን ይባላል። حتى إذا أسخنتموهم فشدوا الوثاق ስታሸንፏቸው ደግሞ አጥብቃችሁ ሰሯቸው ይህ አለ የሚለውን ነገር ቀንስ አንተ አለ ለማለት ከበደ እሱ እኮ አለ የሚለው ነገር ባለለው ነው አንተ የሚጨፈጭፈው አላህ ስብሓንሁ ወተዓላ ነቢዩን አለይሂ ሰላቱ ወሰላም አሁን የአይሁዶችን ተንኮል ምናምን ምናምን ከነገራቸው በኋላ አንተ ያለብህ ማድረስ ነው ካላደረስክ ፈርተህ ነገ ይሁን ብለ የሆነ ያረጋጋው መስሎ ምናምን አይሆንም አንዳንዱ በመለስለስ ሰዎችን የሚያስተካክል ይመስለዋል ስስስ እያለ ወላሂ ይዘምቱብሃል አንድ ቀን በእድሜያቸው ነቢ አለይሂ ሰላቱ ወሰላም እንዲሁ ይመለሱ ይሆን ለስለስ ልበል ይሆን ብለው የስም የእንትኖችን የካፊሮችን ስሜት ትንሽ ለማስተናገድ ሞከሩ ቁርአን ወረደ ወቀሳቸው አበሰ ካፊሮቹ ምን ነበር የሚሉት አንተ ጋር እንዴት እንወያያለን እኛ ትላልቅ ሰዎች ነን የሀገር አዛውንት ነን እነ ቢላል ጋር እነ አማር ጋር ነው እነ አብዱላህ ነው የሚመክቱን ጋራ ነው አውሩን የምትለው እነሱ ጋር ነው የምትውለው እስቲ ጊዜ ስጠን አንድ ቀን አለይሂ ሰላቱ ወሰላም አንድ ነገር የሆነ ሰውዬ እያወሩ አላቅም አንዱ ይሆናል ወይ አቡጀህል ወይ አቡላሃብ ይሆናል እሱን እያወሩ አብዱላህ ብን መክቱም አይነ ስውር ናቸው የሚመራቸው ሰው አለ የት አሉ መሐመድ ያ አይነ ረሱሉላህ ነው የሚሉት መልእክተኛው የት አሉ እዚያ ውሰደኝ ነው የሚሉት እንግዲህ ህፃን ይሆናል የሚመራቸው ሰው ጋር ያቆመዋል ሲሉ ሸረኝታቸው ጋር መቼም እያስተማሩ ነው የሚሆነው ልማር እስቲ አጠገባቸው ቀረብ ሲል ያ ረሱላላህ አልምኒ ሚማ አለመከ አላህ ነው የሚላቸው እሳቸው ከበዳቸው ይቺ በእድሜው አንድ ቀን ትንሽ ሊያናግራቸው ቁሞ የነበረው ገና ሲያያቸው መጡልህ አላቸው ጓደኞች አንተ የነዚህ ነው ደስ የሚልህ በዚያን ጊዜ ነቢ አለ ሰላት ወሰላም ያስጨርሱት ፈለጉ ይህን ሰውዬ አብዱላህ ብን መክቱምን አልተናገሩትም። ቆይ እዚያ እባክህ እስቲ ስራ ይዣለሁ አላሉም። ስብሰባ ላይ ነኝ አላሉም። ሰው ጋር ነኝ ምናምን አልተባለም። ትንሽ ፊታቸው ከፋቸው። አይነ ስውር ሰው ፊቱ ቢከፋው ምን አለ? ፊቱ ቢከፋ አንተ ፊት ብታከፋ ብትሰድበው ብትገለምጠው ያያል። አይ ግን ማን ተቀየመላቸው? መሪያቸው አይደለም። ማን የተቀየመላቸው? አላህ አበስተ አበስተ አበሰ ማለት እኮ አበስተ ወተወለይት አንጃከ አልአማ ማለት እኮ ነው። አበስ ሳይል እንደው አንተ ሳይላቸው የበለጠ እንዳይደነግጡ ነው ይላል። አበሰ ወተወላ ፊቱን አጨፈገገ። ለማን ነው የሚላቸው? ለነብዩ። ማን ነው አጨፍጋጊው? እሳቸው። ስለዚህ አንተ ቢላቸው የበለጠ ይደነግጡ ነበር። ለምን ብለው ነው ይሄን ያደረጉት? ሰውየውን ጠልተው እኮ አይደለም፣ ንቀውም አይደለም ይሄ ሰውዬ ምናልባት ይሰልማል ብለው እስቲ ላስጨርሰው ብለው ነበር። ያቸውም አልሆነም፣ አትበጅም፣ በቃ ያለውን አስተምር። ይኸው አለ እስቲ አዳምጡ። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ከጌታ የወረደውን በሙሉ ሳታስቀር አስተምር። አንዳንዱ ቆይ ይሄ ደግሞ ወደፊት ነው። መቼ ልትሞት ትችላለህ፣ ልትለይ ትችላለህ። የሚመጣው ነገር በምን አንዳንዱ ለዛሬ መሆን ያለበትን ያው የቅድሙ የሽቶ ነገር ነው ነገ አረገዋለሁ እያለ ነገ እናገረዋለሁ እያለ ወዲያውኑ አፉ ይያዛል ከዛ በኋላ እንደው ወይ መናገር ከኢማምነት ሁሉ ይባራል ሳይናገር ቀስ ነው የምናገረው ሲል ኮሚቴ አንድ ቀን ይወያይና ታግደዋል ደብዳቤ ይመጣለታል ምን ይበጃው ተደዋል ወይ ወይኔ ከዛ በኋላ ሊናገር ሲል ከኢማምነት ስላነሳነውት ነው አይደል እንዲህ የሚሉት ትናንትማ እንግዲህ እኛ ጋር እኮ መውሊድ ሲቀሩ ነበር የመውሊድ ኪታብ ሲቀሩ ነበር ነው የሚለው እንግዲህ ንገር ባስ ባገኘህበት ባሰብክበት ባወክበት ላይ ተናገር ይኸው ነቢን ነው እኮ የሚላቸው እንደው ወይ ለም ተፈአል ፈማ በለግተ ሪሳለተን ይሄን ካላረክ መልእክትን አላስተላለፍክም አላደረክም ማለት ነው መልእክትን ያላደረሰ ደግሞ የሚመጣበትን ቅጣት አንተ ታውቃለህ ነው የሚላቸው በኋላ እንግዲህ የሚያሰጋው ምንድን ነው እኔ እኮ እናገር ነበረ ግን ኃይሉ ከባድ ነው እንዴት ይችለዋለሁኝ አይደል ሰው የሚፈራው ሰው ለምንድን ነው እውነትን መናገር የሚፈራው ፈርቶ መስለሐውን ፈርቶ ከስራ ያባሩኛል ሚስቴን ይወስዱብኛል ንብረቴን ያወስዱብኛል ብሎ ይሄው አላህ ምን አለ ወላሁ ያዕሲሙከ ሚንናስ ከሰዎች ተንኮል ፈርተህ ነው ሀቅም አትናገረው እኔ እጠብቃለሁ ሰው ሽቦ አስሮ እንኳን መከላከያ አድርጌያለሁ ይላል ውሻ አስሮ እንኳን ይከላከልኛል ይላል ሰው የሆነ እንቅልፍ ይዞት የሚሄደው ተልካሻ ዘበኛ እንኳን ቀጥሮ ሰላም ነኝ እኔ ዘበኛ ቀጥሬያለሁ ይላል አላህ ከላከልልሃለሁኝ والله ايش يعصمك من الناس انت لدعوه وته ومن يخرج من بيته ومن يخرج من بيته مهاجرا الى الله ثم يدركه الموت فقد وقع اجره على الله አንተ ምን ይጎልሃል ሰው እኮ መኪና እየነዳ ሰው እኮ የቢራ ፋብሪካ እያመላለሰ የሞተ እኮ ብዙ አለ ጫት እየሸጠ የሚሞት አለ ማለት አንተ ለዳዋ ብለህ ምን ይሆናል አንተ አትጣላ አትሳደብ ሰው አትሳደብ ኢስላም ያለውን አስተምር ይሄ ኩፍር ነው ይሄ ቢዳ ነው ይሄ ሱና ነው ብለህ አስተምር መጣ ምን ይመጣ እንደመጣ መቀበል ነው ታዲያ ነብይ የተደበደቡት ሌላ ሰሃባ ሁሉ የተደበደበው ወዶ ነው እንዴ ምን የሰው ሚስት ቀምቶ እኮ አይደለም ባህሪው ከፍቶ እኮ አይደለም የሰው ንብረት ቀምቶ አይደለም እስላምን ተናግሮ ነው وتواصوا بالحق وتواصوا ايش بالصبر تواصي بالحق من علامة الرابحين ومن علامة النجاة من الخسارة إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق تواصي بالحق ستادر قدمه طبيعي لو يمتعل አንዱ ይገለምጣል አንዱ ይሰድባል አንዱ ያባራል እንዲሁ አንዳንዱማ ይህንን ከሰፈራችን እናጠፋዋለን ብሎ እኮ ይምላል ይገዘታል ምን በቃ ይሄ ጠዋት መጥቶ በጠዋት የሚጨቀጭቀን ይሄ ቢዳ ነው የሱና ነው በሰላም የኖር ነው والله يعصمك من الناس إن الله لا يهدي القوم الكافرين الله ከሃዲያንን መንገዱንም አይሰጣቸውም አንተን የማጥቃትም እድሉንም አይሰጣቸውም ሐታ ለሙሲብ ሙሲባ እንኳን ቢደርስብህ አንተ መእጁር ነህ يقول تعالى مخاطبا عباده عبده ورسوله محمدا صلى الله عليه وسلم باسم الرسالة ነገሩ ከበድ ያለ ስለሆነ መልእክተኛ ነህ ብሎ ነው መልእክተኛዬ ብሎ ነው የሚያስጠነቅቃቸው وآمرا له بإبلاغ جميع ما أرسله الله به الله يعززهن عند نقر فاندات تذكر وقد امتثل عليه أفضل الصلاة والسلام ذلك نبي عليه الصلاة والسلام عند نقر على أذكره لو أن فاطمة بنت محمد سرقت لقطعت يدها محمد لما نم لما لا لدال لما سيت لجي فاطمة انكوان بتسرق الجوان بتشان تلطي يا سياتو نبر أتشفعوا في حد من حدود الله يا الله حد دا يتكبر أمي يودثن حبه هو ابن حبه أسامة بدأ ام يودثن قل ينن مش مدل الناي جسمت عليك اتفرم وقام به أتم القيام روى البخاري عند تفسير هذه الآية عن عائشة رضي الله تعالى عنها قالت من حدثك أن محمدا كتم شيئا مما أنزل الله عليه فقد كذب نبي عليه الصلاة والسلام يا لاستماروت نجر على يدبقوت نجر على لسوي على نجروت نجر على ከተላኩት መልእክት ያላስተላለፉት አለ የሚል ካለ ዋሽቷል ይሄው ቁርአን በግልጽ የተናገረ ነው ምን የሚል والله يقول يا أيها الرسول بلغ ما أنزل إليك من ربك وفي الصحيحين عنها أيضا أنها قالت لو كان محمد صلى الله عليه وسلم كاتما شيئا من القرآن لكتم هذه الآية وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه ነቢዩ አለ ሰላቱ لو አንድን ነገር የሚደብቁት እንደው ለሆነ ነገር لا ቀን አላስተላልፈው የሚሉት መልእክት ቢኖር وتخفي في نفسك بنفسه تدبك الله መላሁ ሙብዲ አላህ ይፋ ሊያወጣው የሚችለውን አንተ ግን ደበቅ። ወተኽሸ ሰዎች ምን ይሉኛል ስትል ነበር። ወላሁ አሐቁ አን ተኽሻህ አላህ የበለጠ የምትፈራው መሆኑ የሚገባው ነው እያለ ይላል። የማን ታሪክ ነው በሆነ ታሪክ ላይ ነው የነ ዘይድ እና የዘይነብ የዘይነብን ነገር ጉዳይ አምስክ አለይከ ዘውጀክ ሚስትህን አትፍታ አንተ በስንት ሽምግልና ያገኘሃትን ሰማይ መሬት ሸምግሎ ያመጣልህ ያመጣልህን ሚስት እንዴት ትፈታ ትፈታለህ? አይ ነው በቃው ፈለማ ቀባ ዘይድ منها وطرا زوجناكها በቃይ ብሎ ሲፈታ አንተ እንዳርና ይሄ እንደሚሆን ያውቁ ነበር ነቢ አለይሂ ሰላቱ ሰላም ይሄንን እያወቁ መጣ። ቁርአን ምን አለ? አንተ አትፍታት እያልክ ስትናገር ይሄን ታቅ ነበረ ይሉን ተፈራ ይሄ ልጅ ምን ሳገበ ሰውዬ ብሎ ብሎ አይ ይባላለሁ ብለህ ነው وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه يهنوا على لم يسافروا سوي زلا نبي عليه الصلاة والسلام يمدبقوا نجر بنور يهن نجر يهن فانا يرغام يا ولا قل لي انا الرمز يتسطين توتيروا نبرا لا لا لا عبثا عبثا انه يهن يدبقوا نبرا الى الله عائشة እንዲያውም አበሰን የኛ ሰው ይሆን አንተ አገኘሃለሁ ያስወቀስከኝ አይደል የሚለው ላ ላ ላ ላ ነቢ ስ ላ ስለም አብዱላህ ብን መስዑድ ሲመጣ اهلا وسهلا بمن عاتبني ربي من فوق سبع سماوات من اجلي ጌታዬ ከሰባቱ ሰማይ በላይ ለአንተ ብሎ የወቀሰኝ ወንድሜ እንኳን ደህና መጣህ ብሎ ነበር ተነስተው የሚቀበሉ عبد الله بن ام مكتوم وقال البخاري قال الزهري من الله الرسالة وعلى الرسول البلاغ وعلينا التسليم زهري من قالوا تلاقوا علي من يلالو الله ملكتني لكان መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ያደርሳሉ እኛ ደግሞ አምን ብሎ መቀበል ነው ይሄ መሀል ላይ እንደዚህ ዝም ብሎ የሚያልፈሰርፍት ነገር ትንሽ ይጎለዋል እናስተካክለው ይጨምራል ይቀንሳል ሞቋል እናቀዝቅዘው የሚባል ነገር የለም من الله الرسالة وعلى الرسول البلاغ وعلينا التسليم وقد شهدت له أمته بإبلاغ الرسالة وأداء الأمانة واستنطقهم بذلك في أعظم المحافل في خطبة يوم حجة الوداع عليه الصلاة والسلام نبي عليه الصلاة والسلام أنتم من دال دبقوا የሚችሉትን እንዳደረሱ ጠይቀው ህዝቡ መስክሯል። መቼ? በአለም ላይ ካሉ ስብሰባዎች ትልቁ ስብሰባ ላይ በዛሬ ዘመን አይደለም። በዚያን ጊዜ እንኳን መቶ አርባ ሺህ ሰው የነበረበት ስብሰባ መቶ አርባ ሺህ ሰው ዛሬ አውሮፕላኑ፣ መኪናው፣ ምኑ ምኑ ምኑ ባለበት መቶ አርባ ሺህ ሰው ሰብስቦ የሚያስተናግድ የለም። ላኪን ይሄ ትልቁ ስብሰባ አራት ሚሊዮን አምስት ሚሊዮን ሰው አንድ ላይ ተሰብስቦ ይለያል። حجة الوداع علي النبي عليه الصلاة والسلام ميكروفون يلا من يلا بمبلغ نبر ميادر تيزيان كم منالو هل بلغ نقريات شوهال لو زرصات شوهال ملك كي قبصات شوهال آو آه، اللهم فاشهد يا ربي مذكر لي إن لم تفعل فما بلغت رسالته والله يعصمك من الناس على ركم من ذات لينه أيها الناس قالوا النبي عليه الصلاة والسلام إذا كم أيها الناس إنكم مسؤولون عني فما أنتم قائلون ما تقول في هذا الرجل تبال الله ይህን አንተ ጋር ተልኮ የነበረው ሰውዬ እንዴት ነበር እስቲ ንገሩን ትባላለህ እያንዳንዱ ያ ሰላም አንተ ስለ ነቢል ትመሰክር እኮ ነው ماذا ستقولون عني نبي صلى الله عليه وسلم من تلو يهون قالوا نشهد أنك قد بلغت وأديت ونصحت كل الملك تدري سواء عندهم مكروال واجب ግዴታዎትን ተወጥተዋል ነው የምንለው አሏቸው فجعل يرفع إصبعه إلى السماء ويقلبها إليهم ويقول اللهم فاشهد اللهم هل بلغت اللهم هل بلغت وقوله تعالى وإن لم تفعل يعني وإن لم تؤدي إلى الناس ما أرسلتك به فما بلغت رسالته هي لمكالا ركا دقانونه أي إن كتمت آية مما أنزل إليك من ربك لم تبلغ رسالته أنت كان يا لاد درسكو قال له رسالة لا درس والله يعصمك من الناس أي بلغ أنت رسالتي وأنا حافظك وناصرك ومؤيدك على أعدائك ومظفرك بهم فلا تخف ولا تحزن فلن يصل أحد منهم إليك بسوء يؤذيك وقد كان النبي صلى الله عليه وسلم قبل نزول هذه الآية يحرس ነብዩ عليه الصلاة والسلام ሮንድ ጠባቂዎች ነበሯቸው። በተለይ መዲና ላይ እንደሄዱ ሮንድ እየተጠበቀ ነበረ። እሳቸውን አካባቢ የሚጠብቅ ሰዎች ነበሩ በየተራው። ሮንድ አታውቁም አይደል? የዘንድሮ ልጆች ሮንድ አልጠበቃችሁማ። ደርግ አልፏችሁ እኮ ነው። ደርግ እኮ መንደሩን ሁሉ ዛፉን ሁሉ በሮንድ ሲያስጠብቅ ነበር። አሁን ሰላይ ነው የሚሆነው። አዎ እ ድረስ ሮንድ ይጠበቁ ነበር ነቢ አለይሂ ሰላቱ ወሰላም ይህ አያት ወላሁ ያዕሲሙከ ሚን ናስ ሲወርድ ግን ምን አላቸው ከዚህ በኋላ ጠሩና ጀዛኩም ላሁ ኸይር አላህ ኃላፊነቱን ወስዶልኛል በቃ አላህ እጠብቅሃለሁ ብሎኛል ቤታችሁ ግቡ አሉ كما روى الإمام أحمد أن عائشة رضي الله عنها كانت تحدث أن رسول الله صلى الله عليه وسلم سهر ذات ليلة وهي إلى جنبه قالت فقلت ما شأنك يا رسول الله قال ليس رجلا صالحا من أصحابي يحرسني الليلة عندك النبي عليه الصلاة والسلام እኔ ጋር ቁጭ ብለው ቁጭ ብለው አደሩ ለምን አተኙም ትንሽ እንኳን ስላቸው አይ እንደው ዛሬ በሩን የሚመለከት አካባቢውን የሚከታተል ሰው ባገኘሁኝ አሉ قالت فبين أنا على ذلك إذ سمعت صوت السلاح እሳቸው ጋር እንደዚሁ ይህንን ብዬ እያለሁኝ የጦር ድምፅ ሰማሁኝ فقال من هذا ما أنه سلو فقال أنا سعد بن مالك سعد بن مالك لن يلاتو فقال ما جاء بك لمن متعلو قال جئت لأحرسك يا رسول الله لدبق نوار سون سلم يسفلقوا تاية እሳቸው በውስጣቸው አስበው ለአሻ ነገሩ ሰውየው ደግሞ ከዚያ በፊት ተነስቶ ለካ እየመጣ ነው ያለው አንዳንዶቹ የጓደኛቸውን የወዳጃቸውን ፍላጎት የሚረዱ አሉ فقال ما جاء بك قال جئتك لأعرسك قالت فسمعت غطيط رسول الله في نومه عليه الصلاة والسلام ወዲያውኑ እሱ እንደመጣሁ እንዳላቸው እንቅልፍ ተኙና ወዲያውኑ ኩርፊያ ሰማሁኝ የማንኳረፍ ሲተኙ የሚሰማ ነገር أخرجاه في الصحيحين وفي لفظ سهر رسول الله صلى الله عليه وسلم وكان ذلك في سنة اثنتين منه من الهجرة ولتنيا مثل نبر والله يعصمك من الناس قالت فأخرج النبي صلى الله عليه وسلم رأسه من القبة وقال اذهبوا يا أيها الناس انصرفوا فقد عصمني الله عز وجل تملسوا الله سبحانه وتعالى ጠብቆኛል ጀዛኩም ላ ኸይር ካረጋችሁት እናመሰግናለን አላቸው እ ማኢዳ ላ ማኢዳ ከመጀመሪያው ጀምሮ ምን አልአዋኺር በቀራና ማኢዳ ከሂጅራ ጀምሮ እስከ መጨረሻው ድረስ የወረዱ የተደባለቁበት ነው እንጂ እንደ ሱራ አኺር አኺር ሱራ የሚባለው በተላልቁ ሱራዎች አንፋል፣ ተውባ፣ ሱረቱ ነስር፣ ዛጃ ነስሩላህ እነዚህ እነዚህ ናቸው። እነዚህ ግን ከመጀመሪያ ጀምሮ የወረዱ አሉ ከሂጅራ በኋላ ብቻ መሆኑ ነው እንጂ ወደ አኺር ነው አይደለም። ሁሉም አዋኺር አይደለም። ጀዛኩሙላህ ኸይር ወባረከላሁ ፊኩም وصلى الله وسلم على خير خلقه محمد وآله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته